ይህ ሳምንታዊ የቴክኖሎጂ ለፊዚሻን ፕሮግራም ነው። ጤና ይስጥልን አድማጮች፣ ይህን ፕሮግራም አዘጋጅተን የምናቀርብላችሁ እኔ አባተና ጤና ይስጥልን አድማጮች እንደምን አላችሁ? ዛሬ ቅዳሜ ህዳር 18 2008 ዓ ም ነው በኢትዮጵያ አቆጣጠር ፈረንጆቹ Saturday November 28 2015 ነው። በፈረንጅ መጥቀስ ያስፈልገው አንዳንዴ ሶፍትዌሮቹ የቴክኖሎጂ ነገሮች በፈረንጆች ስለሚሰሩ እሱን ለማጣቀስ ነው። ዛሬ በመጀመሪያው ፕሮግራማችን የምናቀርብላችሁ መጀመሪያ ዜና በማስቀጠል መተዋወቂያ ነው። ስለ ፕሮግራሙ የምናስተዋወቅበት ጊዜ ነው። ይህን ይመስላል። ወደፊቱ ግን በመጀመሪያ ዜና ከዛም የዕለቱ መደበኛ ፕሮግራም እንደየሁኔታው አዲስ ነገር የምናስተዋውቅበትን የመጨረሻው ደግሞ ለአድማጮች ጥያቄ ወይም ምላሽ የምንሰጥበት ወይም አድማጮች ውስጥ አንድን ፕሮግራም ማቅረብ የሚፈልግ ካለ እሱ የሚያቀርብበት ነው። በጠቅላላው ሀያ ደቂቃ ይሆናል ተስፋ እናደርጋለን። አብራችሁን ቆዩ። እናመሰግናለን። በዚህ ሳምንት የሰማቸውን አዳዲስ ነገሮች ነግራችኋለሁ። አንደኛው የኤንቪዲኤ 2015 <laughs> ነጥብ አራት መለቀቅ ነው። ሁለተኛው እንዳውም በዚህ ሳምንት አይደለም እሱ እንኳን ቆየት ብሏል። የጃውስ 17 መለቀቅ ነው። ሶስተኛው እና ዋናው <laughs> የቴክኖሎጂ ለክዚሻን የተሰኘው ፕሮግራም መጀመር ነው። እንግዲህ ዘርዘር ስናደርገው NVDA 2015 ነጥብ አራት ባለፈው ሰኞ ነው የተለቀቀው። እናም ኤንፒዲ 2015 ነጥብ አራት የጨመራቸው ነገሮች አሉ። አንደኛው Windows ten ለተሰኘው የኮምፒውተር operating system ማለት በዊንዶውስ ኤክስፒ፣ ዊንዶውስ ሰቨን፣ ዊንዶ ኤት፣ ዊንዶውስ ኤት ፖንት ዋን ካልነው በኋላ አሁን ባለፈው የተለቀቀው Windows አስር የሚባል አለ። እሱን በደንብ NVDA በደንብ ከእሱ ጋር እንዲሰራ ተደርጎ ተለቋል። ሌላኛው NVDA ላይ የተጨመረው ነገር የ Google Chrome፣ Mozilla Firefox ለተሰኙት የኢንተርኔት browser ኦች እነሱ ላይ በተሻለ መጠን ለመጻፍ፣ ለመሰረዝ እንዲያስችል ማሻሻያ ተደርጎበታል። ሌላኛው ኤንቪዲያ ላይ የተጨመረው እዚህ በአዲሱ version የ Microsoft Excel ላይ የሚገኙ sheets በ Word page እንደማለት ነው። እንግዲህ እነሱን ለመሰረዝ ስማቸውን ለመቀየር እና ደግሞ እንዲሁም መሰረዝ የማይቻሉ ህዋሳት ማለት የ sheet የ Excel sheets cell ኦችን ለማንበብ እንዲቻል አድርገው ሰርተዋቸዋል እና እንደሚታወቀው NVDA አዳዲስ version ኦችን ወይም አዳዲስ ክለሳዎችን በየሶስት ወሩ ይለቃል። እንግዲህ የዚህ ዓመት የመጨረሻው መሆኑ ነው 2015.4 በፈረንጆቹ አቆጣጠር ማለት ነው። እንግዲህ 2016 ይገባል። እዚያ ጊዜ 2016 ነጥብ አንድ ይለቀቃል እንጠብቃለን። ያኔም አሪፍ አሪፍ feature ኦች ይዘውልን እንደሚመጡ አሪፍ አሪፍ መጠቀሚያዎችን እንደሚያመጣልን ተስፋ እናደርጋለን። ኔ ቪዲዮ እናመሰግናለን። አማርኛ የሚያነብልን ስክሪን ሪደር በመሆኑ ሌላው NVDA በ2015 ነጥብ አራት የጨመረው በዊንዶስ 8 እና ከዛ በላይ በሆኑ ማለትም Windows 8 Windows 8 ነጥብ 1 እና ንዶስ 10 ላይ Ease of Access Center በተሰኘው ውስጥ እንዲካተት መደረጉ ነው። ይህም NVDA ኮምፒውተር ጀምር ከሁሉም application ኦች ወይም ከሁሉም ፕሮግራሞች ቀድሞ እንዲጀምር ያስችለዋል። ኮምፒውተሩ NVDA screen reader እንደሆነ ና ያንንም በኢዝ ኦፍ አክሰስ ሴንተር ውስጥ enabled በማድረግ ወይም check box ኡን checked በማድረግ በ JAWS አባባል NVDA ኮምፒውተሩ ሲበራ አብሮ እንዲጀምር ማድረግ ይቻላል። ይህም በ2015 ነጥብ አራት የተጨመረ ነው። ይህን ዘገባ ያደረሰን አማራ ሲሳይ ነው ከባህር ዳር እናመሰግናለን። ጃው ሰቨንቲን በህዳር መጀመሪያ ላይ ተለቋል። እሱም እንዲሁ ዋናው የተሻሻለው ነገር Windows አስር ለተባለው operating system እሱ ላይ እንዲሰራ መደረጉ ነው። ሁለተኛው ደግሞ የተጨመረው በ smart navigation የተሰኘ በኢንተርኔት ላይ ስንጠቀም የኢንተርኔት ላይ የምናገኘውን የሚመጡ form መጻፊያዎች ላይ እዛ ስንደርስ እኛ ራሳችን forms mode on or off ማድረግ ሲያስፈልግን ራሱ on እና off እንዲሆንልን መሞለት ያለባቸው ስልክ ቁጥሮች እና የመሳሰሉት ነገሮች ሲኖሩ እነሱንም በሚገባ እዛው ላይ ማድረግ ሰንጠረዦች ሲኖሩ ራሱ automatically alt control right or left በተለምዶ ሰንጠረዦችን ለመንቀሳቀስ የምንጠቀምባቸውን key ዎች መጫን ሳያስፈልገን smart navigation ሰንጠረዥ ውስጥ መግባታችንን በመረዳት እነዚያን key ዎች ይጫንልናል። እኛ left ወይም right ብቻ መንካት ይጠበቅ መንካት ብቻውን በቂ ነው ማለት ነው። ከአንዱ የሰንጠረዡ ክፍል ወደ ሌላኛው ለመንቀሳቀስ እዚያው ስምንት ላይ ነበሩ ያሉ የተጨመሩት እነዚህ ናቸው። እኔ ያየኋቸው እንግዲህ እናንተ ያያችሁት ካለ ደግሞ በፌስቡክ ገጻችንና በኢሜይል መላክ ትችላላችሁ። ሶስተኛው ዜና ቴክኖሎጂ ፈርክሻን ለክዝሻን የተሰኘው ፕሮግራም መጀመር ነው። ይኸውም አሁን የምታዳምጠው ፕሮግራም ነው። ይህ ፕሮግራም በተቻለ አቅም በየሳምንቱ ቅዳሜ ቅዳሜ የሚለቀቁ ነው። የሚዘጋጀው በፕሮግራሙ መጀመሪያ እንደሰማችሁት በእኔና በ NVDA ነው። እንግዲህ NVDA በድርጅቱ አይደለም፣ በ NVDA በ screen reader ኡ ነው። እሱ ስለሚያነብልኝ ለማለት ነው። እና የዚህ ሳምንት የነበሩ ዜናዎች እነዚህ ናቸው። እናንተ አዳዲስ ዜና ስታገኙ ብትነግሩኝ ፕሮግራም ውስጥ ይካተታል። የዛሬ ዚህ ሳምንት ዜናዎች አብቅተዋል። እሺ፣ የሚቀጥለው ደግሞ የፕሮግራማችን ዋናው ክፍል ዳበሳ የተሰኘው ነው። በዚህ ፕሮግራም ስለተለያዩ የቴክኖሎጂ ውጤቶች ማለትም በኮምፒውተር የሞባይል የታብሌት እንዲሁም ማንኛውም ከዚህ ከ information technology ወይም ከመረጃ ቴክኖሎጂ ውጭ የሚሆኑ ቴክኖሎጂዎች ቢሆኑ ለምሳሌ እንደነ ATM የቴሌ አገልግሎቶች በሞባይል የሚሰጡ የሆኑ በመደበኛው ስልክ የኢንተርኔት የቴሌ የሚሰጡ እንዲሁም በኢንተርኔት የሚገኙ ስለ ማህበራዊ ገጾች ስለተለያዩ communications የመረጃ ዌብሳይቶች የመሳሰሉትን የምናወሳበት፣ የምናወራበት፣ የምንወያይበት፣ የምንማርበት፣ የምናብራራበት፣ የምንጠይቅበት፣ የምንመልስበት ፕሮግራም ነው። እንግዲህ ቴክኖሎጂ ራሱ ምንድን ነው የሚል ጥያቄ ያለው ሰው ሊኖር ይችላል። ቴክኖሎጂ ማለት በሳይንስ ምርምር የተገኘን እውቀት በየለት ተዕለት ጥቅማችን ለየለት ተዕለት ጥቅም መዋል እንዲቻል ማድረግ እንደማለት ነው። ቴክኖሎጂ ቴክኖ እንግዲህ ቴክኒክ፣ ዘዴ፣ ጥበብ፣ ብልሃት እንደማለት ነው። ሎጂ ጥናት እንደማለት ነው ወይ ሀሳብ እንደማለት አይነት ነው በግሪክ እና ቴክኖሎጂ ይህን የታሰበውን የተጠናውን የተመረመረውን ነገር ወደ ብልሃት ወደ ዘዴ ወደሚደረግ ነገር መቀየር መቻል ማለት ነው። እናም እንግዲህ ማቴማቲክስ ይሁን በ material science ማለትም በእቃዎች ምርምር ላይ የተገኘን ነገር ኮምፒውተር ተደርጎ ሲሰራ የ mathematics ኡ ወይ ሶፍትዌር ተደርጎ ሲሰራ ሞባይል ተደርጎ ሲሰራ እና የመሳሰለውን በሙሉ ያ ቴክኖሎጂ ይባላል እንግዲህ የዚህ ፕሮግራም ሀሳብ እነዚህን ቴክኖሎጂዎች አይነ ስጉራን የሆንን ኢትዮጵያ ውስጥ የምንገኝ ተማሪዎች እንሁን ሰራተኞች እንሁን መጠቀም እንድንችል ህይወታችንን በእሱ ማቅለል እንድንችል እኛን በእሱ ታግዘን የበለጠ የትምህርታችንም የስራችንም ውጤታማ መሆን እንድንችል ለመዝናኛም ደግሞ በቴክኖሎጂ ተጠቅመን መዝናናት እንድንችል ሙዚቃ ይሁን መረጃ ይሁን ማግኘት እንድንችል ያስችለናል ና የዚህ ፕሮግራም አላማ ደግሞ እነዚህን ቴክኖሎጂዎች ራስ በራሳችን እንድንተዋወቅ አንዱ ያወቀውን ለሌላው ማሳወቅ እንዲችል ነው እና እኔ እንግዲህ ከፕሮግራም መጀመሪያ ውስጥ አባ ተጸጋይ ነው የምባለው። ይህም ፕሮግራም መቀረጽ እንደዚህ ማድረግ እንዳደርግ ያነሳሳኝ ጓደኞቼ በስልክም በአካልም ሲያገኙኝ ስለተለያዩ በዚህ በተለይ ከኢንፎርሜሽን ቴክኖሎጂ ኮምፒውተር ከሞባይል ጋር የተያዙ ጥያቄዎች ስለሚጠይቁኝ አሁን ደግሞ በስራ ምክንያት ራቅ ያለ ቦታ ያለሁ ስለሆነ እናም እነዛ ጥያቄዎችን በአካል መመለስ ስላልቻልኩ በስራ ምክንያትና ደግሞ በባህሪያዊ ምክንያት በራሴው ትንሽ በስልክ ረጅም ጊዜ ማውራት ምናምን <laughs> ስልቹ ነኝ እና በዛ መንገድ ጓደኞች ማገዝ ስላልቻልኩ ደግሞ ማቀውን ማካፈል ደግሞ የበለጠ በጣም የሚያስደስተኝ ነገር በመሆኑ እናችን እችን ማቃ ትንሽ ነገር ለማወቅ ለሚፈልጉ እንማርበታለን፣ ይጠቅማናል ለሚሉ ሁሉ ማካፈል ስለፈለግኩ ይህን ፕሮግራም ለማዘጋጀት ተነስቻለሁ። እንግዲህ የእውቀት ነገር ደስ የሚለው እንደ ገንዘብ ገንዘብ ለሰው ስትሰጡ የእናንተ ቀንሶ ነው ለነዛ የሚሰጥ። እውቀት ግን ለሰው ሲሰጥ የእናንተ አይቀንስም። ለሁሉም ሰው እኩል ይኖረዋል። ሰጪ የማይጎልበት ተቀባይ ግን ይጨመርለታል። ይሄ ነው አንድ ሀሳብ። ሁለተኛው ደግሞ የዚህ አይነት መድረክ በማድረግ ለራሴም ደግሞ መማሪያ መንገድ እንዲሆነኝ ሰዎች ሲጠይቁ ጥያቄያቸውን ለመመለስ በማደርገው ጥረት እኔም እንድማር፣ ሁለተኛና ዋናው ጠቃሚው ደግሞ ይህን መንገድ ከከፈትኩ በኋላ ሰዎች ወይም አድማጮች እነሱ የሚያውቁትን እነሱ በየዕለት አጠቃቀማቸው ያዩትን አዲስ መንገድ፣ አዲስ ዘዴ፣ አዲስ ቴክኖሎጂ፣ አዲስ እውቀት በዚህ ፕሮግራም ላይ ማቅረብ እና ማሰማት እንዲችሉ እና በዛውም ለራሴም አዲስ ነገር እንደማር ይጠቅማል በሚል ሀሳብ ነው። እንግዲህ ታዲያ ፕሮግራሙ ላይ እንዴት አድርገን መላክ እንችላለን የምትሉ ብትኖሩ ለጊዜው ከዚያ በፊት ፕሮግራሙን እንዴት ማዳመጥ እንችላለን የምትሉ ብትኖሩ ለጊዜው ድምጾቹ የሚገኙበት ሁለት ዌብሳይቶች ናቸው። አንደኛው Google Group ይባላል። ሁለተኛው Podbean Podbean dot com ይባላል። ዝርዝሩን እዛ website ወይም ወርካንት ሞቢሊቲ ግሩፕ ላይም የፌስቡክ ፔጅ ላይም ይገኛል። ስለዚህ ለምሳሌ አዳዲስ ስርጭት በወጣ ቁጥር Facebook page ኡ ላይ post ይደረጋል ወይም ይገለጻል። የ Facebook page አድራሻው HTTP colon slash slash ሶስት W ማለትም HTTP colon slash slash W W W dot Facebook dot com slash Kizish Kizish K I Z I S H ነው። ወይም HTTP ውን የሚያስቸግራችሁ ከሆነ በአጭሩ ዶት ፌስቡክ ዶት ኮም ስላሽ ግዝሽ ከአይዜዳኤስኤች ማለት ነው በማድረግ መከታተል ይቻላል አዳዲስ ነገር ሲወጣ። ሁለተኛው የአዲስ ሲወጣ መከታተያ መንገድ E5 e እና የመሳሰለውን ሞባይል ያላችሁ ወይም ሌላ አንድሮይድም ሆነ ማንኛውም ስማርትፎን ያላችሁ እንዲሁም በሶስተኛነት ኮምፒውተር ላይ እንደ Winamp player ያለ ማጫወቻ ያላችሁ በፖድካስት ይህንን ፕሮግራም መከታተል ትችላላችሁ። የ podcast feed address ኡ HTTP colon slash slash Kizish dot Podbean dot com slash feed ነው። ይህም በ spelling ልቁጠረው ኤችቲቲፒ ኮለን ስላሽ ስላሽ k አይ z i s h dot p o ስላሽ ኤፍ ኢኢዲ ይህንን እዛ ላይ በማስገባት መጠቀም ትችላላችሁ። E5 ላይ ሰዎች ይሄ የሚገኘው የት ነው? በሚዲያ የሚለው folder ውስጥ ሜኑ ውስጥ ማለት ነው። ሜኑ እዛ ውስጥ ሚዲያ እዛ ውስጥ ደግሞ podcasting የሚላለ እሱ ስትገቡ ደግሞ ፖድካስት የሚላለ አንደኛው ላይ እዛ ውስጥ OK ትሉና option ነክታችሁ add new የሚላለ እዛ ላይ enter address ይላችኋል ከላይ የገለጽኩትን address ትጽፋላችሁ ማለት ነው ይህንን በ spelling ለመቁጠር ከፈለጋችሁ ፌስቡክ ገጹ ላይ ገብታችሁ ማየት ትችላላችሁ ቅድም እንደገለጽኩት የ Facebook page ኡ Facebook dot com slash Kizish ነው ኢሜይል መጠቀም ለምትችሉ ደግሞ የዚህ ኢሜል ይሄ ፕሮግራም በተለቀቀ ቁጥር በራሱ ጊዜ automatically ወደ ኢሜላችሁ እንዲመጣ ከፈለጋችሁ አንድ ኢሜል ለ Kizish plus subscribe at Google Groups dot com ብላችሁ ኢሜል ላኩ። Kizish plus subscribe at Google Groups dot com ይህን spelling ኡን ቆጥረዋለሁ። ኬአይ ዜድ አይ ፕላስ የፕላስ ምልክት ኤስዩቢ ኤስሲ አርአይ ቢኢ አት ምልክት ጂኦኦ ጂኤልኢ ጂአርኦ ዩፒኤስ ዶት ሲኦኤም ብላችሁ ብትልኩ የሳብጀክት ላይን ላይ subject ኡ ማለት ያው ኢሜል የምትጠቀሙ ማለት ነው። subject ኡ ላይ subscribe ብላችሁ ጻፉለት። ከዛ ወዲያው confirmation የማረጋገጫ ኢሜል መልሶ ይመጣላችኋል። ለሚመጣው ኢሜል body ው ላይ መልእክቱ አካል ላይ okay ብላችሁ መልስ ስጡ፣ ይመጣል። እኔ confirm አደርገዋለሁ። እንደሱ ይሄኛው ሁለተኛው አማራጭ ነው። እንግዲህ እንዳልኩት ፔጁ ላይ ሄዳችሁ ማየት ትችላላችሁ። subscribe ካደረጋችሁ በኋላ በየሳምንቱ ልክ post በተደረገ ቁጥር ኢሜይል ይመጣላችኋል። እንግዲህ ለመሳተፍ በተለይ ኢሜይል መጠቀም ለምትችሉ ለክዝሽ at Google Groups dot com ቅድም ያደረግኩ subscribe ለማድረግ ነው። አሁን ግን ለመላክ ድምፅ ቀርጻችሁ attach አድርጋችሁ ብትልኩ ፕሮግራሙ ላይ አስተካክዬ መልሼ ለሌላው አድማጭ ልቃለሁ ይኸው address ም ክዝሽ ከአይዜድ አት ጉግል ግሩፕስ ጂኦኦጂኤልኢ ጂአርኦዩ P S dot C O M ብላችሁ ብትልኩ ይደርሳል። እሱን መልሼ download አድርጌ ከእኔ ካለኝ ነገር ጋር ወይም ሌሎች ከላኩት ጋር አያይዤ ለአድማጮች እንዲደርስ አድርጋለሁ ማለት ነው። እንግዲህ ሌላ upload ማድረግ የምትችሉ ብትኖሩ በ Dropbox በ Google Drive እንዲ ሌላ ማንኛውም የ upload means የ upload ማድረጊያ መንገድ ያላችሁ በፌስቡክ page ኡ ማለትም ፌስቡክ dot com slash ክዝች ላይ ያችን link paste ብታደርጉልኝ download አድርጌ አያይዛለሁ። ወይ ደግሞ አድማጮችም በዛው ፌስቡክ page ኡ ላይም download አድርገው ሊያዳምጡት ይችላሉ። በጽሁፍ በኢሜይሉም ከላይ በገለጽኩት በኢሜይል በጽሁፍ ልትጽፉ ትችላላችሁ። ከዝሻት ጉግል ክሮፕስ ዶት ኮም ሁለተኛው በፌስቡክ ፔጁ ላይ ፌስቡክ dot com slash ክዝሽ ያላችሁ ማንኛውም ጥያቄ፣ አስተያየት፣ ወቀሳም ቢሆን ጻፉልን። ምላሽ የሚሰጠውን እንሰጣለን። መልቶ ያለበት እንተዋለን፣ የሚበረታታውን አስተካክለን ለመቀጠል እንሞክራለን። እናም እንዲታለፍ የምትፈልጉትን ሀሳብም ሆነ እንዲጠየቅ የምትፈልጉትን ነገር ያያችሁትን አዲስ ነገር የረሳችሁትን ጥያቄ እዛ ላይ አንሱ፣ እያየን ለመመለስ እንሞክራለን ነው። እንግዲህ በዚህ ፕሮግራም በመጀመሪያው ሳምንት ሀያ ሰዎች ይህን ፕሮግራም download ካላደረጉት ያው ፕሮግራሙ አይቀጥልም ማለት ነው፣ አድካሚ ስለሚሆን። ግን ከዛ በላይ ከሆኑ ተስፋ ያሰጣል፣ ያበረታታል እና download ማድረግ የቻላችሁ ሰዎች ደግሞ በብሉቱዝ ለ download ማድረግ ላልቻሉ ብትላላኩ ሳንቲምም ለመቆጠብ ይጠቅማል። በዚህ ሳምንት እኔ download አድርጌ ብልክ ቀጣይ ሳምንት ደግሞ ሌላኛው ልጅ download አድርጎ ቢላላክ ይጠቅማል። ስለዚህ በብሉቱዝ የተቀበላችሁ ሰዎች ለሚልኩላችሁ ሰዎች እና ፌስቡክ መጠቀም ለምትችሉ ከሌ በብሉቱዝ ተቀብሏል ያላችሁ list ብትነግሩኝ ዝርዝር ብትነግሩኝ ሀያ ሰው እውነትም አዳምጦታል ፕሮግራሙን የሚለውን በማየት ፕሮግራሙን እቀጥላለሁ ማለት ነው። ግን በዛም በብሉቱዝ መንገድ ሆነ በቀጥታ በዳውንሎድ ሀያ ሰው በላይ መድረስ ካልቻለ ፕሮግራሙ አይቀጥልም ለማለት ነው። ይህን ይመስላል እንግዲህ በዚህ ጀምረናል። የፕሮግራሙን ይዘት ምን ይምሰል የሚለው ላይም አስተያየት መስጠት ትችላላችሁ። እንግዲህ አሁን እንዳሰብኩት አንድ የመጀመሪያው ላይ በዚህ ሳምንት አዲስ ነገር ያየሁት ነገር ካለ እንደ ዜና የሚቀርብ እሱን፣ መሀል ላይ ደግሞ አዲስ ለሰው ይጠቅማል ብዬ ራሴ ያሰብኩትን ነገር እንደ ዜና ሳይሆን የነበረ ሆኖ ግን ሰዎች ይህን ቢያውቁት የምለው። ሶስተኛው ላይ ደግሞ ከአድማጮች ስለዚህ ነገር አስረዳን የሚል ወይም ደግሞ ከአድማጮች ይህን ነገር አውቃለሁና ይህን ነገርልኝ የሚል በጽሁፍ ከተጻፈ እኔው እናገረዋለሁ። በድምፅ ተቀርጾ ከተላከልኝ ያንን አስገብቼ እንዲሰራጭ አደርጋለሁ። እንደ ፕሮግራም ሁኔታ ሙሉ ሰዓቱን የአድማጮች ሙሉ ሰዓቱን ዜና ወይም ሙሉ ሰዓቱ አንዱ ሊሆን ይችላል፣ ወይም አዲስ ነገር ልንጨምር እንችላለን። ፕሮግራሙ በተጫለ መጠን አስራ አምስት ደቂቃ ይሆናል። ይህንን ለማለት ነው የምፈልገው። ስላዳመጣችሁ አመሰግናለሁ። ቻው። የዛሬ ፕሮግራም በዚህ ተጠናቋል። ቸርን ሰንበት።